أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህን ተፍሲር በድምፅ የምትከታተሉ ሁሉ ዛሬ የምናየው ሱረቱ ራዕድ ከ27ኛው ጀምሮ በአላህ ያመኑና መልካም ስራዎችን የሰሩ ናቸው እነማን ወየህዲ ኢለይህ መን አናብ ወደ አላህ ስብሓንሁ ወተዓላ የተመለሱ ማለት እነዚያ ናቸው ብሎ الذين آمنوا وتطمئن قلوبهم እነዚያ ያመኑና ልቦናቸው በአላህ የተረጋጉ አላ ቢዚክሪላህ ተጥመኢኑ ልቁሉብ አላህ ስብሓንሁ ወተዓላን በማውሳት የአላህን ሀያልነት በማስታወስ የአማኞች ልብ ትረጋጋለች አለ ከዚያ በተጨማሪ ምን አለ አለዚነ አመኑ እነዚያ በአላህ ያመኑ ሙቶምነታት አለ ያሉ ወዐሚሉ ሳሊሓት መልካም ስራንም የሰሩ ሰዎች ጡባ ለሁም ለነሱ ጀነት ለነሱ ናት ጡባ ማለት የጀነት ስም ነው አልጀነቱ ለሁም አው ጡባ ለሁም ጣበት ለሁም ልሐያቱ ልአኺራ የአኼራ ኑሮ አማረችላቸው ለማለትም ይፈሰራል ይላል ጡባ ለሁም ወሑስኑ መአብ መልካም መመለሻም ለእነዚህ ሰዎች ናት إخبار من الله تعالى بما أعد لأهل الإيمان والعمل الصالح وهو طوبى حال من الحسن الطيب يعجز البيان عن وصفها أو شجرة في الجنة وحسن منقلب وهو الجنة دار السلام والنعيم المقيم كذلك لك أرسلناك يا محمد يا رسولنا ملكتኛችን محمد هوي لكندجه እንደዚሁ في أمة بهزوة ውስጥ ልከናሃል قد خلت من قبلها أمم كالصابة بزوه زوج يالفبات ومن أمم موتوس عن تنم لتنهل لتسلو عليهم الذي أوحينا إليه ودان تياور تياورنه النجر لتنب بالله وهم يكفرون بالرحمن النسو أذان جيتا يكدال كفروا بالرحمن كفرنا بالرحمن بلو المفروش مزان قل هو ربي يعني جيتا بين رحمن نو لا إله إلا هو ከሱ ሌላ ምንም አምላክ የለም አለይህ ተወከልቱ ወኢለይህ መታብ በእሱ ላይ እመካለሁ የምመለሰውም ወደ እሱ ነው ይላል አላህ ሊበሉ ነው የሚለው እንደዚህ ካላላችሁ ትጎዳላችሁ ትከስራላችሁ ነው የሚለው አላህ ስብሓነሁ ወተዓላ ወለው አነ ቁርአንን ሱይረት ብህ ልጅባል ቁርአን ኃይል አውጥቶ ጋራዎችን ማስከድ ቢችል أو قطعت به الأرض ويمريد مبتعقس بتكل بقرآن أو كلم به الموتى ويقرآن شكرا موتان وشل ما ناقر بيشل يلالو الناس لمن انجهال هنا قرآن يا الله قال كهنا كالله يمتع كهنا እንዲህ የመውላት የማድረግ ለምን ስልጣን አልተሰጠውም ይላል ولو أن لا شك أن مشرك مكة كانوا كانوا طالبوه طالبوا الرسول صلى الله عليه وسلم بما ذكر في هذه الآية إذ قالوا إن كنت رسولا فادع لنا ربك بس كلمة لك كهن يتهلم من الليل ييسر, ييسر عنا هذه الجبال እነዚህን ጋራዎች ያስወግድልን ዙሪያውን ከበውን በቃ አጣበውን ያሉ ጋራዎች አሉ ያንሳልን አሉ መክሮች ጉድ ናቸው ወቀጥ አርበና መሬቶችንም ከፋፍልልን ከዚህ እስከዚህ ከዚህ እስከዚህ ብለህ እንትና ነው መድብልን فأخرج لنا لنا منها العيون والأنهار በተለያዩ ቦታዎች ላይ ፈሳሽ ወንዞችን ጉድጓድ ውሃዎችን አውጣልን وأحي لنا فلانا وفلانا حتى نكلمهم ونسألهم عن صحة ما تقول متمنسات على السبيل السبيل ما نمسوا عنا منهم ከሞት መጣው ቢለን እገሌ እገሌ እገሌ የሚባሉ ሰዎችን ስማቸውን ሰይመው እነገሌ ይምጡና ይንገሩ። ለምሳሌ እነ ቁሰይ እነ ምናምን ይምጡና አረ መሐመድ የሚለው እውነት ነው ባካችሁ ተዘጋጁበት ይበሉንና ይንገሩን። ማረጋገጫ እንፈልጋለን። በልላህ ሊላሂ አልአምሩ እነዚህ ሁሉ የምትሏቸውና ሌሎችም ሁኔታዎች ተድቢሮች የአላህ ናቸው። አፈለም የይአስ ለዚነ አመኑ እነዚያ ያመኑ ሰዎች ተስፋ አልቆረጡምን? የይአስ ቢማዕና ያዕለም አላወቁም፣ አልተረዱም። ምን የሚያስቀር ነገር አላቸው? አለው የሻኡ ላህ አላህ ቢፈልግ ኑሮ ለሀደ ናሰ ጀሚዓን የሰው ልጆችን በጠቅላላ በአንድ ቀና መንገድ ላይ ማስከድ ይችል ነበር። ወላ የዛሉ الذين كفروا እነዚያ ከሃዲዎች አይወገዱም ቱሲቡሁም ቢማ ሰነዑ ቃሪዓቱን ባጠፉት ጥፋታቸው ቅጣት የምታስደነግጥና የምታስበረግግ ችግር ከማጋጠም አይወገዱም፣ ያጋጥማቸዋል። አው ተሑሉ ቀሪበን ሚን ዳሪህም እነሱ ላይ እንኳን ባታጋጥማቸው አጠገባቸው ካሉ ግቢዎች አካባቢም ያጋጥማቸዋል። ሐታ የእትየ ወዕዱላህ የአላህ ቀነ ቀጠሮ እስከሚደርስ ድረስ إن الله لا يخلف الميعاد الله سبحانه وتعالى ቀጠሮውን አያፈርስም ያለውን ያደርጋል ግን ሰዎች ይቸኩላሉ ወለቀድ እስትህዚአ ቢሩሱልን ሚን ቀብሊክ ከእናንተ በፊት በነበሩ ነቢያቶችን تنفيذوال كانت بزيك ثلاث النبيات سوش تنفيذوا باشتوال فأمليت للذين كفروا فالنبي على كادوا سوش جيزي سطواتشو أمليت أمهلتهم جيزي الرازم كلاتشو أخرتهم مدة طويلة رجم جيزة سطناتشوال ثم أخذتهم كذلك أطواتشو فكيف كان عقاب كتعاكي بيت النبرة أيديك الناس رداء إلى الشوال እዚህ ወላ የዛሉ ለዚነ ከፈሩ እሷን ትንሽ በደንብ ለመረዳት ሞክሩ እኛን ትመለከታለች ወላ የዛሉ ለዚነ ከፈሩ ከሃዲያን አይወገዱ ቱሲቡሁም ቢማ ሰንዑ ቃሪዓ ባጠፉት ጥፋት ቅጣት እነሱን ከማጋጠም በእነሱ ላይ ከመውረድ አይወገድም አው ተሑሉ ቀሪበ ምን ዳሪህም በራሳቸው ላይ ቅጣት ይመጣል ወይም በሰፈራቸው በጉረቤቶቻቸው ላይ ያጋጥማቸዋል። በራሳቸው ላይ መጥቶ ሳይማሩ ወይ በጉረቤቶቻቸው ላይ ደርሶ ሳይማሩ ከቀሩ የአላህ Wa Ta'ala ቀጠሮ እስከሚመጣ ድረስ መጠበቅ ነው ያለባቸው። እንግዲህ ሰዎች እንዲማሩ ብዙ ነገር ይሞከራል ማለት ነው። የኢሰ የይአሱ ቢማዕና ዓሊመ يعلم لغة لغة النخعي والقرآن نزل بلغات العرب وقيل لغة هوازن فلم ييأس مالك آية قمويل مالك نو من اليأس ከተስፋ መቁረጥ የተወሰደ ሳይሆን ከማወቅ ጋር የተያዘ የኢሰ የይአሱ ቢማና አሊመ ያዕለሙ አለ ቋንቋው ይልናል أفمن هو قائم على كل نفس بما كسبت نفسية لاي نفسية بسرات كل لاي يميكوت على الطرف جيتا وجعلوا لله كمن هو غير ذلك الذي اندال قال هنا قارب كل نوني أثما هو قائم على كل نفس ما كتبه نفس هلو يسراتون يميكوت على جيتا عندما يكوت على جيتا نوني أي حافظها ورازقها وعالم بها بما كسبت ويجازيها بعملها وجعلوا لله شركاء لله سبحانه وتعالى አጋሮችን አደረጉልን ቁል ሰሙሁም እስቲ ስማቸውን ንገሩኝ ሲፉሁ ሲፉሁም ለሁ መንሁም ማን ማን ናቸው እስቲ ንገሩ ይበላቸው አም ቱነቢኡነሁ ቢማ ላ ያዕለሙ ፊ ልአርድ አም ቢዛሂር ምን ልቀውል ወይስ መሬት ላይ እሱ የማያውቃቸው እናንተ የምታውቋቸው ኑረው ትነግሩታላችሁ አም ቢዛሂር ምን ልቀውል ወይም በውስጥ ዝም ብላችሁ በተጨባጭነት በሌለው ላይ ላይላውን ነው የምታወሩት ነው የሚለው በል ዙይነ ሊለዚነ ከፈሩ መክሩሁም ለእነዚያ ለካዱት ሰዎች ተንኮላቸው ተውቦላቸው ነው ወሱዱ አን ሰቢል ከቀናው መንገድም ታግደው ታቅበው ነው ወመን ዩድሊል ላሁ ፈማ ለሁ ሚን ሃድ አላህ ስብሓንሁ ወተዓላ ያቀመመው ሰው የሚያቀናው ሰው ማንም የለም ለሁም አዛቡን ፊ ልሐያት ዱንያ እኒህ የጠመሙ ሰዎች በዱንያ ቅጣት አለባቸው በዱንያ ውስጥ የሚቀጡት ቅጣት ላያሰማቸው ይችላል ወለዐዛቡ ልአኺረቲ አሸቁ የአኺራ ቅጣታቸው ግን የበረታ ነው በዱንያ ላይ ለብ ለብ ሊሆን ይችላል በአኺራ ላይ ግን ቀጥ አድርጎ የሚያንገበግብ ቃል ነው ኩለማ ነድጀት ጅሉድሁም በደልናሁ ጅሉደን ገይራ ወማ ለሁም ምን ላህ የሚዋቅ ከአላህ ጋር የሚከላከልላቸው የሚያድናቸው ማንም የለም مثل الجنة التي وعد المتقون الله يمي فروش وجه تقطرات جنة مثالوا تجري من تحتها الأنهار كسرى وانزج يمي فالسبات هونتشو وكلها دائم وذلها كذلك ፍራፍሬዎቿ ሁልጊዜ የሆነ ሁልጊዜ አዲስ ፍራፍሬ የምታመርት ወዝሉሃ ጥላዋም ሁልጊዜ እንደዚሁ ዘላለም የሆነ ትልከ ዑቅበ ለዚነ እተቀው አላህን ለሚፈሩ ሰዎች መጨረሻ የተደረገችላቸው ይችናል وعقب الكافرين النار يكاد مجرة بن أساتنو إلى الله نعم أخرى ألا خبروا مثل الجنة التي وعد المتقون تجري من تحتها الأنهار وكلها دائم وظلها نوم وكلها لا نوم خبرنا <coughs> والذين آتيناهم الكتاب يفرحون بما أنزل إليه ومن الأحزاب من ينكر بعضه قل إنما أن أعبد الله ولا أشرك به إليه أدعو وإليه مآب وكذلك أنزلناه حكما عربيا ولئن اتبعت أهواءهم بعدما جاءك من العلم ما لك من الله ولي ولا واق والذين آتيناهم الكتاب እነዚያ መጽሐፍ የሰጠናቸው ሰዎች የፍረሑነ ቢማ ኡንዚለ ኢለይክ ወደ አንተ በወረደው መጽሐፍ ይደሰታሉ። ጥሩ በጥሩ አቀባበል የተቀበሉት አይነቶች ናቸዋ። ሙሉውን ደግሞ ያልተቀበሉም አሉ እኮ ያልገባቸው። እነዚህ የአላህ ስብሓነሁ ወተዓላን ኪታብ እንደወረደ የተገበሩ አቅማቸው የፈቀደላቸውን ያህል አላህን ስብሓነሁ ወተዓላ ያከበሩ የመጽሐፍ ባለቤቶች ليسوا سواء دال علي عمران لي كما هكلاتشو تروسوا وشالوا يا لاتشو كعبد الله بن سلام ومن آمن معه من اليهود الناس يفرحون بما أنزل إليه ودان تبردوا يمد يستطلوا ومن الأحزاب كأحزاب وكبرموت من ينكر بعضه عن دان دون يمكد على الله ሁሉን ሁሎችማ ሁሉም ቢቀበሉ ሁሎችም ሰልመው ነበር ታዲያ እነዚህ አሁን ያሉት የአረመኔዎች አመለካከት ያስተላለፉት እነዚህ እኮ የነቢዩን ስለ ላ ሰለም ነቢይነት ክደው ነው ወይም መን ዩንኪሩ ባዕضሁ ማለት ባዕض ማ ኡንዚለ ኢለይክ ወደ አንተ የወረደውን ግማሹን የሚክዱ አሉ ቁል በል ኢነማ ኡሚርቱ የታዘዝኩት እኔ አን አዕቡደ ላሃ አላህ ስብሓንሁ ወተዓላን ልታዘዝ ነው ላመልክ ነው ወላ ኡሽሪከ ብሂ በሱ ማንንም ላላጋራ ነው የታዘዝኩት ኢለይህ አድዑ ወደ እሱ ነው እኔም የምጣራ ማንንም ወደ እኔ እኔን አምልኩ ብዬ አይደለም የምጠራው የምጠራው ኢለላህ ስብሓንሁ ወተዓላ ነው ወኢለይህ መአብ መመለሻየም ወደ እሱ ነው መአቢ እንዳለ ነው ወከዛሊከ አንዘልናሁ ልክ እንደዚሁ አውርደነዋል ቁርአንን ሑክመን ውሳኔ ሰጪ ሲሆን ዓረብየን ቋንቋው አረበኛ ሲሆን ሑክመን ዓረብየን አይ ቢሊሳን ልዓረቢ ሊተሕኩመ ብሂ በይነሁም በአረቦች መካከል ውሳኔ መስጠት እንድትችል በአረበኛ ቋንቋ አድርጌ አውርጀዋለሁኝ አለ አላህ ولئن اتبعت أهواءهم بعدما جاءك من العلم እውቀቱ ከመጣልህ በኋላ የእነሱን ስሜት ተከትለህ ብትሄድ አዋቂ ከሆንክ በኋላ የጃሂል ድምፅ ብልጫ ተከትለህ ብትሄድ ማለት ነው ማለከ ሚንላህ ሚን ወልይን ወላዋ ከአላህ የሚጠብቅህና የሚከላከልልህ ማንም የለም አንተ አዋቂ ነህ አዋቂ በመሆነ እውቀትህን ይዘ መቀጠል እንጂ እንደገና ወደ አላዋቂዎች ተመልሰ ስሜት ልትከተል አይገባም አሊም ሆኖ ቢድዓ የሚሰራ የቢድዓ ሰዎችን ተከትሎ አንዳንድ ጊዜ ጃሂሎችንን ፈርቶ ማለት ነው እኛ እኮ እናውቃለን ግን እኮ ቀስ ብላችሁ ብለን ነው ይሄ ጃሂል እኮ አንችለውም ብለን ነው ኮሚቴ ፈርተን ነው ምናምን ብሎ መስራት ይሄን ነው ያስወቅታል ነብዩ ሰለላሁ ዐለይሂ ወሰለም እውቀት ከመጣለ በኋላ የነሱ ስሜት እንዴት ትከተላለ ነው አንተ የማወቅ ፋይዳ ታዲያ ምን ላይ ነው አሃ አንዳንድ ጊዜ ግን ሊያስገድዱ ይችላሉ ጃሂሎቹ ምን ታደርጋለ ኮሚቴ ይመረጣል ኮሚቴ በቃ ሊቀመንበር ምክትል ሊቀመንበር ጸሐፊ ምናምን እና በድምፅ ብልጫ ሱናው ቢድዓ ቢድዓው ሱና ይሆናል። መውሊድ እናክብር አናክብር ኮሚቴ ይወያይበት ይላል። ከዚያ በኮሚቴ ምን ይባላል? ይከበር። ምን ልታደርገው ነው? ሼክ ነህ አንተ። አሃ ደሞ ደንብ አለ። የኮሚቴን ውሳኔ የተጻረረ ምን ይሆናል? እርምጃ ይወሰድበታል። እሰይ በቤት ውስጥ እኮ የተሟላች ጃሂልያ ማለት ነው እኮ እዚያው ቁጭ አለች ምንም። ስለዚህ ሸክየው እንዲህ ያለ ኮሚቴ ውስጥ መግባት የለበትማ መውጣት ላይ ያለበት። إذا رأيت الذين يخوضون في آياتنا فأعرض عنهم حتى يخوضوا في حديث غيره ሁሉም ነው ቁጭ ባልና እንዲሁ እኮ አሁን ይሄ ለአክራሪ ለሽብር ምክንያት የሆነው እኮ ልጆቹ ከልጅነታቸው ቁርአን መቅራታቸው ነው አረ ይሄ ነገር ጥሩ አይደለም ምናምን ትላለህ ቆይ ቆይ ቆይ እንደ አጀንዳ ይያዝ ከዛ በኋላ ድምፅ ይሰጥበታል ቁርአን ያልቀሩ ሰዎች ቁርአን አይቀራ ቢሉ ይገርማል ለአህያ ምን አይጥመው ሱብሃንአላህ ስለ ቁርአን አስሉ የቁርአን ሰዎች ያልሆኑ ለምንድን ነው አጀንዳ የሚይዙት? ቁርአን አይቀራ። ከዚያ በኋላ እኔ እኮ ምን ላድርግ ተቃውሞ የነበረ ግን በድምፅ ብልጫ ነው የተወሰነው። ማን ናቸው? እኔ ማንም ማን በማን ላይ ነው ድምፅ የሚሰጠው? በቁርአን ላይ ሰው ለዚህ ነው አላህ ስብሓን ስሜት አትከተል። ስሜት ሰዎች በተለያዩ መልኩ ስሜት ሊያመጡብህ ይችላሉ። ቁጭንና በቃ ሌላ አሁን የጋብቻ ነገር ነው የቸገረው። እንዴት ይህ ህዝብ እየበዛ ነው። ስለዚህ ወሊድ መከላከል አለብን። ስለዚህ ጋብቻ መወሰን አለበት። እስከ መቼ? ከአስራ ስምንት በታች አያግቡ። እሱ እኮ ከአስራ አራት ጀምሮ የማንንም ልጃገረድ ሲያባልግ የነበረ ነው ይህን ውሳኔ የሚያቀርበው። ዛፍ ለዛፍ ልጅ ልጃገረድ ሲያበላቸው የነበረ ዱርዬ እዚያ ሊቀመንበር ወይ ምናምን ይሆንና ቁጭልና ውሳኔ ይሰጣል። ምን ይባላል? በቃ ከ18 ዓመት በታች እንዳይጋቡ። አንተ በሰው ላይ ውሳኔ ትወስናለህ? በ14 ዓመት ልጅ ልታገባ ደረሰች። ምን ታደርጋታለህ? ባል መጣለህ። በቃ እናንተ ጓዳ ለጓዳ ችግር የለም፣ ግን ሰርግ እንዳታሰርጉ ነው፣ ኒካህ እንዳታስሩ ነው። ውል ያሰረ ሰው ይቀጣል። የቤተሰብ ችግር ነው። ነገረ ጎዳ ምናልባትም ከሁለት በላይ ተወልዶ ቤት ውስጥ ልጅ ቆጠርና ከሁለት በላይ ከተገኘ አንዱን መርጠት ትሰጣለህ፣ ታዋጣለ ቢልህ አይልም ሰው መንደር ሰው በዛ ካለ ስለዚህ የየቤቱ ልጅ ቆጠርና ከሁለት በላይ ቤቱ የተገኘ አንድ ይገደል መድኃኒት እንስጣቸው ቢባል ምን ትላለህ? ሰው ሰራ ታዲያ ምን ይሆናል መፍትሄው? እነሱ ወልዶ ማሳደግ አልቻሉ። ሌላው ወልዶ ማሳደግ ይችላል። አንድ አይደለም አስር ወልዶ ማሳደግ የሚችል ሰው አለ። አንዱ በትክሻው ተሸክሞ አንዱ በእጅ እየጎተተ በሁለት መኪና እየወሰደ የሚያስተምር ወላጅ አለ። ጀግና፣ ጠንካራ ጧሱ ቢሰግዱ بسم الله الرحمن الرحيم ተነሱ መርካቶ ሱቁን የሚቸረችር። እነሱ ግን ከመጣ በሙስና ጉቦ ነው የሚጠብቁት። ካልመጣ ደሞዝ አስቀድመው ወስደው ማታ ሲጠጡ የሚያመሹት ይህ ነው የሚወስንብህ በህዝብ ላይ ቁርአን ከለከለ እኮ እንዲህ ያሉ ነገሮች ላይ አትግቡ ይወለድ ይወለድ እኔ ሁለት ነገር አየሁኝ በኢትዮጵያ ሚዲያዎች ውስጥ የሰማሁት ነጣሪ ዶ ምናምን አላውቅም ብቻ አንዳንድ ቀን ነው የምሰማው ዘፈኑ እያደነቆረኝ ስሰማ ግን ጉድ ነው የምሰማው አንድ ቀን ምን አለ አንድ ዜና ስሰማ በአስር አመት ውስጥ አዲሱ ትውልድ በጣም ያሰጋል የሚል ያልቃል ማለት ነው ኤች በጣም ግርግር ነበር። ያን ጊዜ በኤችአይቪ ስም እየተነገረ ነው የነበረው። በኋላ ማለቁ ነው ነው ስጋት ነው አይደል? maybe ምናምን የሚሉት ነገር አላቸው ብለው ይሄ የትንቢት የጥንቆላ መናገሪያ ቋንቋቸው ነው። ምናልባት እንደማለት አይደል? ምናልባት በዚህ አስር አመት አዲሱ ትውልድ የተ በኤች አይቪ የተለከፈ የምናምን ምናምን አሉትና ይሄ ትውልድ ከቆየስ ከቆየስ ከአስር ዓመት ነው ከዛ በኋላ የላችሁ ማለት ነው። ግን ከተባለ እኮ 15 አመት ሊሆነው ነው። እኔ አለ ይሄው አልሐምዱሊላህ። አሁን የማለት ምን ማለት ነው? ትውልዱ ማለቁ ነው ነው። ምናልባት ወር አልሞላም። እንደገና በያ ቀን ደግሞ ሌላ ዜና ሰማሁኝ። ምን የሚል የኢትዮጵያ ህዝብ ወይም የአፍሪካ ህዝብ አሁን በያዘው መውለድ ስርዓት ከቀጠለ ካልተገደበ መሬቷ መኗሪያ መቋሚያ እንኳን አይኖርም ለህዝቡ ብለው ያልቃል ተብሎ አባቶች ጧሪ የላቸውም፣ ፋብሪካ አምራች አይኖርም፣ ሰራተኛ አይኖርም ብለው ሳምንት በፊት ያወሩ በኋላ አንዱን ጋዜጠኛ አግኘሁትና አንተ እንዴት ነው የተጋጨ ነገር ምታወራው አልኩት። ምን እንደዚህ እንደዚህ ታይስታል። በአንድ ቀን ካልሆነ ግጭት ግጭት አይባልም ማለት እንዴት አል እንዴው ዜና ላይ መጀመሪያውና መጨረሻው ላይ ከሆነ ይህ ንጠም ሸም ነው አለኝ። እሺ ኖ ሸምስ ምንድን ነው አልኩት። አይ በጥቃት በሁለት ቀን ከሆነ ምን ችግር የለው ማለት እሺ እስቲ እንዲያው ምንድን ነው ተጋጨ የምትለው አለኝ። አንዱ እንዲህ ነኝ አለ፣ አንዱ ደግሞ ህዝቡ ሊያልቅ ነው፣ አምራች ያስፈልጋል ብሎ እኔ እየተዘጋጀው እያለሁኝ ለመውለድና ልጆችን እንደው የኔ ልጆች ቢያንስ ይህንን ችግር መወጣት አለባቸው ብዬ ልጅ እያዘጋጀው ደግሞ መኖሪያ አይደለም መቋሚያ አያገኙም ሲል ፈራሁኝ። ደግሞ አስብ፣ ይህማ ሌላ እኮ ነው፣ ሌላ ጃህ ነው አለኝ። እንዴት ይሄኛው የኤች አይቪ ምናምን ጸረ ምናምን ነው አለ። በቃ ነው ይብቃ የሚል ነገር ፕሮግራም ነበራቸውና በቃ ከዚህ በኋላ በኤችአይቪ ማለቅ ይብቃ ምናምን የሚል ፕሮግራም ነበራቸው ማስፈራሪያ። እሱ ነው አለ ታልቃላችሁ ይህን ምናምን የሚያስፈራራው። እሺ አልኩ። ይሄኛው ደግሞ የቤተሰብ ምጣኔ ምናምን የሚባል አለ አለ መውለድ ያለባችሁ እኛንም ከራችሁ ምናምን ብሎ ከሁለት በላይ አራርቆ ምናምን እያለ የሚመክር ነው አለ። አንድ ሀገር አይደላው አሁን የሁሉ ስለ ችግር የሚያወራው እና ሁለት ወሬ ማውራት የትኛውን እንስማ አልኩት። ያኛውን የሰሙ ያመርታሉ አለ ይወልዳሉ ምክንያቱም ይሄ ትውልድ መሞቱ ነው ስለዚህ የኛ ልጆች መተካት አለባቸው ብሎ ታዲያ ይሄኛው የኛውን የሰማ ደግሞ ፎክ ያቆማል ስለዚህ ይጣጣማል ከዚህ ሁሉ አላህ ያለውን ብትተውስ ስሜት ነው ሁሉ ሁልጊዜ እዚህ ቁጭ ብለህ ህዝቡ ላይ ስትከተል ስሜት የመጣበት ያስቀመጠው ህግ የተፈጣሪን ህግ የአላህን ህግ ሙሉ በሙሉ ያፈራርሳል አትቀበላ ሰው ለምን ትቸገራለህ አንተ? እኔ እኮ እንዲህ ነው በድምፅ ብልጫ በልጠው ነው በድምፅ ብልጫ እስላም ላይ ድምፅ ብልጫ አይሰጥም እኮ ቁርአን ላይ ድምፅ ብልጫ መስጠት እንኳን ለሌላው ሰው ለዑመር ለነብዩ እንኳን አልተፈቀደም አለይሂ ሰላቱ ወሰላም ስለዚህ ነው ወለኢን ተበዕተ አህዋአሁም አለቀልህ ሁልጊዜ ለአላህ ብቻ የሚሰጥ ህግ አለ አንተ ለጅሃድ የተለቀቀልህ ሀታ ሸኾች እንኳን ዑለማዎች እንኳን እጅሃድ የተሰጣቸው እንዲያው በእጅሃድ ይሄ ሐራም ሊሆን ይችላል ብለው የሚሰጡት ነገር አለ በቁርአን በግልጽ ያልተነገረ አለበለዚያ መቼ ነው የምትሞት መቼ ነው የምትድነው አላህን የሚያውቀው ብዙ ጊዜ እኮ ምሳሌ ይመስለናል ሰዎች ይሞቱበታል የተባለው ነገር ላይ ሳይሞቱ ይቀራሉ ሰዎች ደግሞ ይጎዳሉ አይሞቱም ይኖራሉ በተባለበት ዘዴ ደግሞ ሳይጠቅማቸው ቀርቶ ይሞታሉ እነሱ تنوعت الأسباب والموت واحد ومن لم يمت بالسيف مات بغيره ولقد أرسلنا رسلا من قبلك كانت بفيت ملكتا يوتشلكنا لله الله وجعلنا لهم أزواجا وذرية ለነሱ ሚስቶችና ዘሮችንም አድርገንላቸዋል አሃ ነቢያቶች ያገቡ ነበር አለማግባት የአላህ ፍራቻ ምልክት አይደለም عند اللي سويت لمن اتقوا ما رأوا كعبادة يشاغلون وما كان لرسول أن يأتي بآية إلا بإذن الله يتن يوم ملكتن تعمر منطقة مثلو بأ الله فكاد بكانو لكل أجل كتاب لكل أجل كتاب له اللو كترو قوفا لو مزجبا لو تمزجبا لو أي لكل مدة كتاب ኩትበት ፊህ ልሙደቱ ልሙሐደዳ ባይሆን የምሑ ላሁ ማ የሻ ወዩስቢት ወዕንደሁ እሙ ልኪታብ አላህ ስብሓንሁ ወተዓላ ከጻፈው መካከል የፈለገውን ይሰርዛል የፈለገውን ያጸድቃል የፈለገውን ሊሽር ይችላል ለምሳሌ ነቢዩ አለይሂ ሰላቱ ወሰላም መካ እያሉ እስከ መዲና ከሄዱም እስከ 17 ዓመት እስከ 17 ወር ወደ በይተል መቅዲስ እንዲሰግዱ ሲሰግዱ ቆይተዋል ከዚያ በኋላ ለወጠው يمحو الله ما يشاء ويثبت وعنده أم الكتاب ሌሎችም የተሻሩ ህጎች በአላህ ስብሓንሁ ወተዓላ ፍቃድ የተወሰነውን ጊዜ እንዲቀየሩ ተደርጓል ረዱን ዓላ ቀውሊህም ለም ዩስቢት ሸይአ ثم يبطله አላህ አንድ ነገር ካጸደቀ በኋላ እንዴት ይሽረዋል እሱ ያውቅ የለ እስከ መጨረሻው ድረስ የሚሆን አንድ ወጥ ህግ ለምን አያስቀምጥም ስለዚህ የአላህ ስብሓንሁ ወተዓላ ህግን ይጻረራል የአላህ ህግ አለመሆኑ ምልክት ነው ይሉ ነበርና ነው ላ ሊኩል አጀልን ኪታብ يمحو الله ما يشاء ويثبت عندهم الكتاب كاستقبال بيت المقدس ثم الكعبة وكالعدة من الحول إلى أربعة أشهر وعشرة أيام يمتبات ست عرف عند عمد تطبق تبلو كجا ودا አራት ወር ከአስር ቀን መቀየሩን فأعلمهم أن الله تعالى ذو إرادة ومشاءة لا تخضعان لإرادة الناس جوشن سميتنا في اللاغوة تكتلو يما يهد رأس يشعل في اللاغوة الله ولئن اتبعت أهواءهم بعدما جاءك من العلم ما لك من الله من ولي ولا واقنو مكناتهم لكل أجل كتاب وما كان لرسول أن يأتي بآية إلا بإذن الله وإما نرينك يا محمد يا رسولنا ملكتن ياشر محمد وي بالناس أيه بالناس أيه بجهاد ማንን بعض الذي نعدهم እኛ ያምን ቀጥራቸውን የምንዝትበትን ነገር እንዲህ እናረጋቸዋለን እናጠፋቸዋለን ምናምን የሚለውን ነገር ብናሳይህ አንዳንዱን ፈቢሃ ወኒዕመት አማረ ነበር ምን ያምር ነበር ያ አላህ ቢያሳየንማ ጥሩ ነበር አላህ ያሳየን አረ ያሳየን እያልቻልን አረ እንደው አይተናል እኮ ግን አልጠግብ ብለን ነው እንጂ አይተናል አላየንም አይሁድ እንዲህ እኮ የበላውን ሰው በላሁ መቼ ነው የሚለው አሁን ተወፈረነ ከንቱ እሱ ፈኢማ ኑሪየነከ ባዕድ አለዚ ነዒድሁም ፈቢሃ ወኒዕመት ነው ብናሳይ ፊት ለፊት ድል ስታደርግ ብታይ በገሃድ አንተ የበላይ ሆነህ ብታየው ያማረ ነው። ይሄ ያልኩህ ነገር ነው። አውነ ተወፈየነከ ቀብለ ማኑሪየነክ ሳናሳይ ብንገልህ ግን ያ አላህ እቺ ከባድ አይደለች? ፈኢነማ አለይከ አልበላጉ አለይና ሒሳብ አንተ ምን አስጨነቀህ? አንተ መንገር ነው፣ እኛ ደግሞ እንመረምራለን። ያመልጡን መስሎ ነው የሚያመልጡ አይምሰልህ ነው። እንደማያመልጡ እንኳን እርግጠኞች ነው። እንደማያመልጡማ የትም እንደማይደርሰው አውቀናል። እነማ ኑምሊ ለሁ ሊየዝዳዱ ኢስማ ስንት ያመለጠ ያመለጠ የመሰለ ሰው ያመልጥ ኃይለ ስላሴ ኢትዮጵያ ውስጥ አርባ ምናምን አመት ሰውን እንደፈለገ ሲመነሸው የኢትዮጵያ ህዝብ በቃ ከኃይለ ስላሴ በኋላ ስዩም እግዚአብሔር አሉት እኮ የምድር ሹም አይደለም ይሄ ከላይ የመጣ ነው በቃ የሱ ነው። አንዳንዶቹማ እኮ እሱ ከሄደ ዝናብ አይዘንብም ብለው እስከሚያምኑ ድረስ በኋላ እንዲሁም ከሞተ በኋላ መሞቱን አላምን እስከሚሉ ድረስ እኮ ነው። ኧረ አልሞተም በፍጹም መምጣቱ አይቀርም የሚቀጥለው ቅዱስ ዮሐንስ እንኳን አደረሳችሁ ሳይልን አይቀርም እስከሚሉ ድረስ ኧረ ሙቷል ይሄ ሰውዬ ኧረ ኧረ በፍጹም ጅላጅሎች አሉ አሉ እኮ አንድ አፍሪካ ሀገር ውስጥ ላይ የሆኑ ጅላጅሎች አሉ አሉ አሁንም አለ ብለው የሚያምኑ ጉድ ያመለጡ መስሏቸው ነበር እነሱ አንዱን ግደለው፣ አንዱን ሰረው፣ አንዱን በለው ሲሉ የነበሩት እነዚያ ሰው ኃይለ ሥላሴ እንኳን ከዛሬ ስንት ዓመት በፊት የሄደ ነው። አረ በቅርብ ጊዜ ነበሩ። ሱብሃንአላህ አረመኔዎች ሰውን አይጥ እያሉ የሚሳደቡ ከዚያ ቀሩ እንደዚያው እንደተሳደቡ አይጦች ጋር ተገኘዋሉ። ሰዎች ናቸው መቼም አልጀዚራ የማይለው ነገር የለም። አይጥ አጠገብ ተገኛሉ። አይጥ ሲል አይጥ ቦታ ነው አሉ የተገኘ ተደብቆ ስለዚህ ወይማ ኑሪየነከ ባዕድ ነብዩን ነው እኮ አለይሂ ሰላቱ ወሰላም የሚያጽናናቸው እንዲህ አረግልሃለሁ አረግልሃለሁ ብለህ ነበር እንደው ታዲያ እንዲህ ሲደነፉ ለምን ዝም ብለህ ታያለህ ያሉ ይመስላሉ ወይማ ኑሪየነከ ባዕድ الذي نعدهم فبها ونعمت ብናሳይ በዱንያ ላይ አንዱንም በእርግጫ አንዱን በጡጫ ብለን ብናባረው ያማረ ነው አው ነተወፈየነከ ቀብለ ማ ኑሪየነክ ሳናሳይህ ብንወስድህ እንትኑ ባያጋጥምህ ፈኢነማ አለይከ አልበላግ አንተ ያለብህ ማስተማር ማድረስ መንገር ነው ሂሳቡስ እኛ ላይ ነው ሁሌ ኢለይና መርጅዑሁም ይላል እኮ ሌላ ቦታ ላይ ወደ እኛ ነው የሚመለሱት የሚያመልጡ እንዳይመስልህ አንተ ስለሌለህ እንዲሁ የሚቀሩ እንዳይመስልህ ነው የሚለው አላህ ስብሓነሁ ወተዓላ አወለም የረው አይመለከቱም አና ነእቲ ልአርض እኛ ምድርን እንመጣና ነንቁሱሃ ምን አጥራፊሃ ከጫፍ ጫፋ የምናጎላት መሆኗን አይመለከቱም እየሸራረፍነ ወደ መሃላቸው እየመጣን እንደሆነ ምን እንዴት ማለት ነው? ትናንት መካ ላይ ኢስላም እንዳይንቀሳቀስ ብለው መከራ ሲያሳዩ የነበሩት ምን ነው ዳር በዳር አረቡን በአንድ ጊዜ እስላም አድርገን ከዚያ ወደ ሀያላን ሀገሮች ጠጋ ጠጋ እያለ አልመጣም ወይ እስላም ማለት እኮ ነው። መካ ላይ መኖር የለበትም ተብሎ የነበረ እስላም ምን ነው ሻም ላይ ሙታ ዘመቻ ላይ ያንን ሀያል መንግስት የተባለውን አልተጋፈጠም ወይ ማለት እኮ ነው። أن نأتي الأرض ننقصها من أطرافها መጣ እንጂ ዘንድሮማ ዓለምን አዳረሰ እንጂ አፍሪካ፣ አሲያ፣ አውሮፓ አንድም የቀረ የለም። እስላም አጥለቀለቀው እኮ ቢወለጅሉት ቢሰሉ ቢያስሩት ቢፈቱ በታሰበ ቁጥር ያብባል። በተገረፈ ቁጥር በወጉት ቁጥር አሁን የሁሉ ትውልድ እኮ እስላምን እኮ የተቀበለው እልሁ ከመጣ በኋላ እኮ ነው። አረ ምንድን ነው ይሄ ነገር አለ እኮ ሰዎቹ ሲታሰሩ ምን ነው የታሰሩ ሙስሊም ስለሆኑ አረ ለታሰሩ አብዛኝ በነገራችን ላይ ዓለም መንግስታትን ብዙ አይወድም ያው ቀምቶ ረግጦ ገሎ ስለሚመጣ ያሚስ አሃ እኒህ ጋር የሚጣላ ሰው እውነትም ሀቅ አለው ማለት ነው ነው ቁርአን አሁን በአለም ላይ ውድ ነገር ቢኖር ወይም ህዝቡ የሚጓጓለት ትምህርት ቢኖር ቁርአን ነው አታኛ ጋር እንኳን እኛ አዲስ አበባ ስንገባ ተፍሲር የሚቀመጡ ሰዎች በጣም ቁጥራቸው ትንሽ ነበር ዛሬ ግን አዲስ አበባ ተፍሲር ሐልቃ ከተባለ መስጊድ ጠባዋል። መስጊድ ይጠባል አልኩ። ቁርአን ያልቀራ እኮ ነው ደግሞ ቁርአን ተፍሲር ቀራለሁ የሚለው ምን ነው? እዚህ ባልስመው ምን ምን ቀርቼ ምናምን እስከምደርስ አልች አልቆይም። እየሰማሁት በጆሮዬ እንኳን ልቀጥል ነው የሚለው። እውነቱን ነው፣ እውነቱን ነው። እንግሊዘኛ ብቻ ነው እንዴ በተርጓሚ የምሰማው? መድኃኒት ቁጥር ብቻ ነው እንዴ በተርጓሚ የምሰማው? ለምን የአላህ ስብሓንሁ ወተዓላ ቁርአንስ ለምን በትርጉም አትሰማውም? ማንበብ ይቻል ጥሩ ነው። አወለም የረው አና ነእቲ ልአርض ነንቁሱሃ ምን አጥራፊሃ ከጫፍ ከጫፏ መሬትን እየቆራረስን እንደምናጎላ አታዩም ወይ ማለት ዑለማዎችን መግደል ነው ተብሎ የተፈሰረም አለ። ዑለማዎች መሞታቸው የመሬት መጉደል ነው። ትልቅ ጉድለት ነው። መሬቱ ይሄ ምንጣፉ ላይጎል ይችላል። ዑለማዎች ግን በያሉበት ሲጠፉ እየጎደለ ነው ያለው። ይሄ ትልቅ ነገር ነው። ነቢዩ አለይሂ ሰላቱ ወሰላም ቂያማ ከመድረሱ በፊት አላህ ዕልምን ያነሳል። ዕልምን ያነሳል ማለት ከዑለማዎች ልብ አንስቶ መንጥቆ ይወስድባቸዋል ማለት አይደለም። ዑለማዎቹ ይጠፋሉ ማለት ነው። ይሞታል አሊም፣ የሚተካ የለም። ይሄው አዲስ አበባ አዲስ አበባ እኛ ስንገባ አምስት ስድስት አሊሞች አንቱ የተባሉ ለአገር አይደለም ለዓለም ይበቃሉ የሚባሉ አሊሞች ነበሩ አሁን ግን አላሁ አለም አላየም ሀጅ መሐመድ ሳኒ ሀቢብ ሞቱ የአላህ ማን ይተካል ብለን ዋይ ዋይ ዋይ ስንል ሼህ መሐመድ ወሌ እሳቸው ሞቱ ሼህ መሐመድ ወሌ ሲሞቱ ደግሞ ሼህ መሐመድ ራሴ ተፈጠሩ ሌላ ማን አለው ያሉትን ደግሞ ውጭ አካባቢው እንዳይኖሩ يتلاقي يتنسى فيه ماتو عدسو تولد من دا عدد دا يتفكى يلي لا سنين يتسطو اللي داكم يمدردونه ننقصها من أطرافها مالك والله يحكم الله سبحانه وتعالى يوستنان لا معكب لحكمه يسكن وستاني يقبان بيقبان يمشر ما انم يلم يمك كتاسلنا يميرن يلم وهو سريع الحساب مرمره وفتانه والله وقد مكر الذين من قبلهم ከነሱ በፊት የነበሩ ሰዎችም አሲረዋል በእስላም ላይ ፈሊላህ ልመክሩ ጀሚዓን ሴራ የተባለ ሁሉ በአላህ ስብሓንሁ ወተዓላ ዋጋው ይከፈለዋል ያዕለሙ ማ ተክሲቡ ኩሉ ነፍሲን አላህ ስብሓንሁ ወተዓላ ሁላም ነፍስ የተባለች የምትሰራዋን ሁሉ ያውቃል ወሰያዕለሙ ልኩፋሩ ሊመን ዑቅበ ዳር የሚያምረው መልካሙ መጨረሻ ለማን እንደሆነ ከሃዲያን በጠቅላላ የሚያውቁበት ጊዜ ረጅም አይደለም ወየቁሉ الذين كفروا ከሃዲያን ይላሉ ለስተ ሙርሰለን አንተ መለክተኛ አይደለህ ይላሉ ገፋሮች ናቸው ቁል በላቸው ከፋ ቢላሂ ሸሂደን በይኒ ወበይነኩም ወመን عنده علم الكتاب ለኔ መለክተኝነት ለመሆን ላለመሆን የአላህ ስብሓንሁ ወተዓላ ምስክርነት ይበቃኛል በተጨማሪም በትክክል ዒልም ያለው እውቀት ያለው ከእናንተ መካከል አብዱላህ ብን ሰላምና መሰሎቹ የሚሰጡት የምስክር ቃል ይበቃኛል። ደናቁርት ተሰብስቦ ቢመሰክር ምን ዋጋ አለው ታዲያ? መቶ ዘጠና ሰባት ምስክር ቢመሰክር ፋይዳ የለሁም ከፋ ቢላሂ በይኒ ወበይነኩም አላህ ነው የምመሰክረው።